ይህ ክፍል ዘጠኝ የሲራ ትምህርት ነው። ብስምላህ ራሕማን ራሒም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም አላ አሽረፍ ልአንቢያ ወልሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወሰሓበቲሂ አጅማዒን። ውድ የፕሮግራማችን ተከታታዮች አሰላሙ ዓለይኩም ወራሕመቱላሂ ወበረካቱ። ባረከላሁ ፊኩም። በዛሬው ደርሳችን የምናየው ነቢዩ ሰለላሁ ዐለይሂ ወሰለም ከነቢይነት በኋላ ያላቸውን ታሪክ ወይም ደግሞ እንቅስቃሴ ይሆናል። እስካሁን ድረስ ያየናቸው ነቢዩ ሰለላሁ ዐለይሂ ወሰለም የት እንደተወለዱ ቤተሰቦቻቸውና ከነቢይነት በፊት የነበራቸውን እንቅስቃሴ ነበረ። ከአሁን በኋላ የምናየው ታሪካቸው የሚሆነው አነቡዋ ወዳዕዋ ነቢይነታቸውና የዳዋ እንቅስቃሴያቸውን ይሆናል። ይህም በነቢይነት ጥላ ስር ያለውም ማለት ነው። በተለያዩ መርሃላዎች ተከፋፍሎ የሚታይ ይሆናል። ይሄም ይሄም ምንድን ነው? አንደኛው መካ ላይ እያሉ ያሳለፉትን ህይወት ነው። ይሄም የመካው ህይወት ራሱ የራሱ የሆነ ደረጃዎች ይኖሩታል። ተንቀሲሙ ሐያት ረሱሉላህ ሰለላሁ ዐለይሂ ወሰለም ባዕድ አን ሸረፈሁ ላሁ ብንቡዋ ወሪሳላ ኢላ አህደይኒ የምታዙ አሀዱሁማ አን ልአኸሪ ተማመ ልምትያዝ ወሁማ አልአህዱ ልመኪ ወልአህዱ ልመደኒ ሁለት ትላላቅ ቦታዎች ላይ እንከፍላቸዋለን። ሁለቱም የራሳቸው የሆነ መለያ ባህሪ አላቸው። በጊዜ ነው የምንከፍላቸው። አንደኛ ምንድን ነው? አልአሃዱል መኪ የመካ ዘመን የመካ ዘመን ወይም ደግሞ መካ ስቴጅ ላይ እያሉ ነቢ ስለ ሰለም ያደርጉ የነበሩትን የዳዋ እንቅስቃሴ የምንቃኝበት ይሆናል ማለት ነው። ሁለተኛው ደግሞ መዲና ስቴጅ የሚባለው ነው። ወይም የመዲና ቆይታ ወይም ደግሞ የመዲና ጊዜ መዲና ላይ የነበረው እንቅስቃሴና መካ ላይ የነበረው እንቅስቃሴ እኩል አይደለም። ከፍተኛ የሆነ ልዩነቶች በመካከላቸው ይንጸባረቃሉ። በብዙ መንገድ ማለት ነው። በብዙ መንገድ ሀታ ይወርዱ የነበሩት የዋህይ እንኳን አይነቶች በእነዚህ ሁለቱ ቦታዎች ላይ ልዩነቶችን አንጸባርቋል። በመካ ላይ ይወርድ የነበረው አንቀጽ ያተወክር የነበረው በሌላ ጉዳይ ላይ ሲሆን መዲና አካባቢ ላይ በነበሩበት ጊዜ ደግሞ ይወርዱ የነበሩት አንቀጾች በሌላ ጉዳይ ላይ ያተኮሩ ሆነው እናገኛለን። ወደፊትም እናያቸዋለን። ስለዚህ እነዚህ ሁለት መርሃላዎች ትልልቅ መርሃላዎች ሲሆኑ ራሱ የመካ ቆይታ የነቢዩ ሰለላሁ ዐለይሂ ወሰለም አህዱል መክ የምንለው የሰላሳት ዐሽረ ሰና የ13 ዓመት ቆይታ በራሱ በሶስት ቦታ የሚከፈል ነው የሚሆነው በሶስት ቦታ የሚከፈል ነው የሚሆነው። እነዚህ ምንድን ናቸው? አንደኛ መርሐለቱ ዳዕዋ ስርያ የድብቁ የዳዕዋ ዘመን ነው። መጀመሪያ አካባቢ ላይ የዳዕዋ እንቅስቃሴ የነበረው በድብቅ ነበር። ስለዚህ ይሄኛውን ጊዜ ወደ ሶስት ዓመታቶች የሚይዝ ነው። ወይም ለሶስት ዓመታት ረሱል ሰለላሁ ዐለይሂ ወሰለም የዳዕዋ እንቅስቃሴያቸው በድብቅ እንደነበረ የምናይበት ይሆናል ማለት ነው። ሁለተኛው መርሐላ መርሐለቱ ኢዕላኑ ዳዕወቲ ፊ አህሊ መካ ለመካ ሰዎች የዳዋ እንቅስቃሴውን ደግሞ ግልጽ የማድረግ እንቅስቃሴ የተደረገበትን ጊዜ ደግሞ እናያለን። ይሄም ደግሞ ከአራተኛው ዓመት ንቡዋ ጀምሮ ያለውን የሚይዝ ነው። እስከ ሂጅራ ድረስ የሚቆይም ነው። እስከ ሂጅራ ድረስ የሚቆይ ሰፋ ያለ ጊዜ የነበረው ነው። ሶስተኛው መርሐለቱ ዳዕዋ ኻሪጅ መካ ከመካ ውጭ የተደረጉ የዳዕዋ እንቅስቃሴዎችን መርሐላ ወይም ደግሞ ደረጃዎች እንመለከታለን ማለት ነው። ይሄኛውም ጊዜ እንግዲህ ያው ነቢ ሰለም መዲና ሄደው እስኪሞቱ ድረስ ያለውን የሚይዝ ይሆናል ከስሩ ማለት ነው። የመዲና ቆይታ ደግሞ ምን እንደሆነ በእንሻላ ከሂጅራ እስከ ሂጅራ ያለውን ቆይታ ካየን በኋላ ከሂጅራ በኋላ ላይ ደግሞ ያን ክፍል የምናይ ይሆናል እንመጣበታለን ማለት ነው። እንግዲህ አሁን ባየናቸው መሰረት ማለት ነው በእነዚህ ጊዜያቶች የዳዋ እንቅስቃሴው ምን እንደነበረ መታዘብ ይቻላል። በጊዜ ከፋፍሎ መማሩና በመካ ላይ ወይም ደግሞ በመዲና ላይ የነበረውን ቆይታ የመካ ወይም የመዲና ብሎ ማየቱ ነገራቶችን በቅርበት እንድንቃኝ ወይም ደግሞ አንዳንድ ነገሮችን ለማስታወስ ይረዳናል። በዚህ መልኩ ከፋፍሎ መማሩ ማለት ነው። የታሪክ ምሁራኖች በዚህ መልኩ ማምጣታቸው የራሱ ጠቀሜታ ስላለው ነው። ጠይብ ፊ ዚላል ንቡወቲ ወሪሳላ እንግዲህ በነቢይነት ጥላ ስር ያለውን የነቢ ስ ሰለም ሁኔታ ስንመለከት ፊ ጋሮ ሂራ በሂራ ዋሻ ውስጥ የነበረውን ቆይታ መጀመሪያ ላይ ማንሳት ግድላል። ለማ ተቃረበት ሲንሁ ሰለላሁ ዐለይሂ ወሰለም አልአርባኢን የነቢዩ ሰለላሁ ዐለይሂ ወሰለም ዕድሜ አርባ ዓመት ሲቃረብ ነቢ ሰለላሁ ዐለይሂ ወሰለም የረዥም ጊዜ ማስተተናቸውና ከወገኖቻቸው ጋር የነበራቸውን የአስተሳሰብ ሸለቆ ይበልጥ አሰፋው። ምን ያደርጉ ስለነበረ ለረዥም ጊዜ ያስቡና ያስተነትኑ ነበር። ለዚህም ነቢ ስ ሰለም ምን ያደርጉ ነበር? ተገለው በጥልቀት ማሰብን በመምረጥ ሂራ ወደ ተባለው ዋሻ ይሄዱ ነበር። ይህ ዋሻ የሚገኘው ከመካ ሁለት ማይሎች ያህል ርቀት ላይ ነው። በአሁኑ ሰዓት ጀበለ ኑር ወይም የብርሃን ተራራ በመባል ይጠራል። እዚህ ጋራ ወይም ዋሻ ውስጥ ነቢ ስለ ላ ሰለም ይሄዱና ለረዥም ጊዜ ይቆዩ ነበር። ዋሻ ዋሻው መጠኑ ትንሽ ነው። ርዝመቱ ደግሞ አራት ክንድ ስፋት አለው። እዛች ዋሻ ውስጥ ነበር ነቢ ስለ ላ ሰለም የሚቆዩት። እንግዲህ ምን ነበር የሚያደርጉት በዚህ ዋሻ ውስጥ? የረመዳን ወር ነቢ ሰለላሁ ዐለይሂ ወሰለም ድሆችን በመመገብ በአምልኮና ይህን ፍጥረት ዓለሙን ማን ፈጠረው ምንድን ነው በምልና ከበስተጀርባው ደግሞ ያለውን እጅግ ጥበበኛ የሆነው ሀያል ወይም ኃይል ያስተነትኑ ነበር። ምክንያቱም ሰማይን ሲመለከቱ እነዚህም ፍጥረት ዓለሙን ሲመለከቱ ማን ነው ያመጣው የሚለውን ጥያቄ አእምሮ ያነሳል። ከዚሁ ጋር ደግሞ የእሳቸውን ህዝቦች ወገኖቻቸውን የአምልኮ ስርዓታቸው፣ ባህላቸው ድክመትን እና አመለካከታቸው የወረደ መሆኑን ነቢ ስለ ዐለይሂ ወሰለም ይሄ ጉዳይ ያሳስባቸው ነበር። ሆኖም ግን እሳቸው የሚረኩበትና ግልጽ የሆነ ጉልህ ጎዳና ለራሳቸው አልነበራቸውም። የኔ ይሄ ነው የሚሉት ነገር አልነበራቸውም። ይህ ብቸኝነትና መገለል ነቢ ሰለላሁ ዐለይሂ ወሰለም ይሄም መምረጣቸው ያኒ የዱንያን ነገር ሀሳብ ህይወትን ያኒ ከሚጠምዱ ጥቃቅን ጣጣዎች ርቀው ወደፊት የሚጠብቃቸውን ታላቁን አደራ የሚሸከም ወይም ደግሞ ያ አደራ ቢመጣባቸው ሊሸከሙ የሚያስችላቸውን ሁኔታ ነበር የፈጠረው የፈጠረላቸው ማለት ነው። ይህም ታዲያ የአላህ ስብሓነሁ ወተዓላ ተድቢር ነው ይባላል። የአላህ እቅድ ነው። ምክንያቱም አላህ ያሰበው ነገር አለ። ይሄን ሪሳላ እያመጣላቻ ነው እያመጣ ነው ወደሳቸው ለዚህ ጉዳይ እያዘጋጃቸው በመሆኑ ስ ሰለም ቀደም ብሎ ይህን እንዳያስተነትኑ አድርጓቸዋል። ነቢይ ሆነው ከመላካቸው በፊት ከሶስት ዓመታት በፊት ጀምሮ ነበር ነቢ ስ ሰለም ይህን ለብቻ መገለል ባህል ያዳበሩት። ለአንድ ወር ያክል ነቢዩ ሰለላሁ ዐለይሂ ወሰለም ብቻቸውን ይሆኑ ነበር። በዚህም በጥልቀት ስለ ፍጥረት ዓለሙ ስለ ሁሉ ነገር ያስቡ ነበር። ታዲያ አላህ ስብሓነሁ ወተዓላ ፈቅዶ ዋህዩ እስኪመጣላቸው ነቢ ስ ሰለም በዚህ ሁኔታ ይቆዩ ነበር። ሂራ ዋሻ ላይ ለረጅም ጊዜ ሲቆዩ ነቢ ስ ሰለም ፈካነ ያእኮዝ ሰዊቅ ወልማ ያኒ በሶ ዱቄትና ውሃን ይዞ ነበር የሚሄዱት ወደዛ ቦታ። እዛ ቦታ ጀበለ ኑር ወይም ደግሞ ሂራ ዋሻ ላይ ጀበለን ኑር ማለት ተራራው ነው። እዛ ላይ የሚገኝ ነው ሂራ የሚባለው ዋሻ ከዚህ ከነቢዩ ሰለላሁ ዐለይሂ ወሰለም መገለል እኛ የምንማረው ነገር ይኖራል። ምን ነበረ ዑለማዎች የሚሉት ያኒ ወካነ ረሱል ሰለላሁ ዐለይሂ ወሰለም ወየቅዲ ወቅተሁ ፊ ልዕባዳት ወተፍኪር والتفكير فيما حوله من مشاهد الكون وفيما وراءها من قدرة يعني ምን ምን አይነት ኢባዳ ነበር ነቢ ስ ሰለም በዚህ ዋሻ ውስጥ ያደርጉ የነበሩት በሚለው ዙሪያ ዑለማዎች ኢባደቱ ተፍኪር ነው ብለዋል። የማስተንተን ኢባዳ። እዚህ ጋር እኛ ልብ ማለት ያለብን ነገር ምንድን ነው? ማስተንተን ኢባዳ መሆኑን ነው። አንድ ሰው ለብቻው ተገሎ ነገራቶችን የሚያስተነትን ከሆነ ይሄ ለእሱ ኢባዳ ነው። አላሁ ስብሓነሁ ወተዓላ ወደዚህ ይጋብዛል። ምክንያቱም ብቻህን ስትሆን እንደዚህ አይነት ማስተንተኑ ስትገባ ብቻህን ሆነ ማለት ነው። ተገለ ከሰዎች ነገራቶችን በጥልቀት ለመረዳት ትችላለህ። ኮንዲሽኑ ራሱ ያን በቃ እንድትረዳ ያግዛሃል። ለብቻ መሆን ለምሳሌ ለምሳሌ አንድ ሰው ወጣ ብሎ ማንም በሌለበት ቦታ ላይ ቁጭ ብሎ እንደዚህ አይነት አስተሳሰብ ቢጀምር ማስተንተን ቢጀምር እንበልና በድቅድቅ ያለ ጨለማ ምሽት ላይ ብቻውን ተነስቶ ቁጭ ብሎ ተገሎ አንድ ቦታ ላይ ቤት ውስጥም ቢሆን ጉርፋ ውስጥ ቢያስተነትን ብዙ ነገር ይረዳል። ለምሳሌ ስለ አኺራው ቢያስታውስ ይሄ ተቋውን እንዲጨምርለት ያደርጋል። ስለዚህ ኢባዳው የነቢ ስ ሰለም ኢባዳ የነበረው ኢባደቱ ተፍኪር እንደሆነ ነው የምንገነዘበው ማለት ነው። እና ይሄን ፍጥረት ዓለሙን ዓለምን ማንፈጠራት የሰማይን ምድርን ይመለከቱ ነበር። ከዚህ በስተጀርባ ያለውን ኃይል ደግሞ ከዛ በኋላ አቅል ያነሳል። የሰው አእምሮ ይህን ጥያቄ ያነሳል። ሰማይ፣ ጨረቃን፣ ፀሐይን፣ ከዋክብቶችን ሲመለከት አንድ ሰው ብቻውን ሆኖ ማን ፈጠራቸው እንዴት መጡ ሊል ይችላል። እና ለዚህ ጠቀሜታ እንዳለው እናገኛለን። በዚህ የተዘነጋ ኢባዳ ነውና እኛም ከዚህ ከረሱል ታሪክ እችን ኢባዳ ልንማር ይገባል ነው። ሌላው ነቢዩ ሰለላሁ ዐለይሂ ወሰለም የዚህን የማኅበረሰባቸውን የወገኖቻቸውን ባህል፣ እምነት ያልተቀበሉ ነበሩ። ከመጀመሪያው ነው በባለፉት ጊዜያቶች እንደታየው እሳቸው እነዚህ ለኡዛ ላት ምናምን በእነሱ ስም ምለው ማያውቁም፣ አምልኮ ማያውቁም። በእነዚህ ሴሬሞኒዎች ላይም ተገኝተውም አያውቁም። አላህ ጠብቋቸዋል። ይህ ማለት እሳቸው ብቻም ሳይሆን አንዳንድ ሰሃቦች እንኳን ይህም ባህል ያላቸዋል። ለምሳሌ አቡበክር ስዲቅም እንደዚህ አይነት ቦታ ላይ ተገኝቶ አያውቁም ይባላል። ሌላው ሌሎች ሰሓቦችም አሉ በዚህ ባህሪ የሚታወቁ ሰው በተፈጥሮ የማይቀበለው አእምሮ የማይቀበለውን ነገር ለመስራት ያስቸግረዋል። ያኔ በገዛ እጃቸው ጠፍጥፈው አስተካክለው ሼፕ አድርገው አስቀምጠው እነዚህ ናቸው አምላኮቻችን ብለው ያመልካሉ። ይህን ነገር አቅላቸው አልተቀበለላቸውም። ሌሎች የተለያዩ ባህሎች ነበሩ። በሴት ልጆችን በተመለከተ ያኒ ያኒ እንግዲህ ባለፉት እንዳየነው ጉልበት ያለው ቀምቶ ሌላውን ይበላል። ብዙ ብዙ ነገሮች አሉ። ለዚህም ነበር ነቢ ሰለም ፈዶል ስምምነት ላይ መሳተፌ ያኮራኛል ያሉት። ይሄ መጥፎ ነገር እንዴት ሊለወጥ ይችላል የሚለውን ነገር ያስቡ ነበር ነው በዚህ ቦታ ላይ ሆነው ይህን ቢያስቡም ግን ነቢ ስ ሰለም በራሳቸው ጊዜ አሁን በእጃቸው ምንም ነገር የለም። በስ አላህ ስብሓን ወተዓላ ላዘጋጀው ነገር ይሄን ሊሰጣችሁ ላሰበው ነገር እያዘጋጃቸው መሆኑን ነው የተረዳነው ማለት ነው። ብቻቸውን ወጥተው ይህም ማሰባቸው፣ ማስተንተናቸው፣ መገረማቸው ማለት ነው። ሪሳላው ቢመጣላቸው ምንም አይደናገሩም። በቃ የሚፈልጉት ነገር ነበረ። ድሮም የማይጥማቸው ነገር ነበረ። አሁን የተሟላ መንሃጅ የተሟላ ሁሉንም ጥያቄያቸውን የሚመልስ መመሪያ መጥቶላቸው አስተማማኝ በሆነ መልኩ መጥቶላቸው የሚረኩበት ነገርን ካገኙ ወዲያው ተቀብለው ይሄን ማህበረሰብ ወይም ወገኖቻቸውን ከዚህ ካሉበት መቀመቅ ለማስወጣት ነቢ ስ ሰለም ቁርጠኛ እንዲሆኑ ያደርጋቸዋል ማለት ነው። ይህን ነበር ስቴፑን ብንመለከት አላህ ስብሐነሁ ወተዓላ እንዴት አድርጎ ተርቢያ እንዳደረጋቸው ይሄ ጊዜ የወሰደው ሶስት ዓመት ነው። ሶስት ዓመት ማለት ቀላል ነገር አይደለም። ሶስት ዓመት ለብቻቸው እየተገለሉ እንደዚህ አይነት አስተሳሰቦችን ማምጣት ማለት ቀላል አይደለም ማለት ነው። ከዚህ በኋላ ጅብሪል በዋሂ መውረድን እንመለከታለን። እንግዲህ ነቢ ሰለም አላህ ጀመረ ማለት ነው። ከዚህ በኋላ አላህ ዋሂ በማምጣት መልእክተኛውን ማላቁን እንመለከታለን። ወለማ ተካመለ ለሁ አርበዑነ ሰና አርባ ዓመታቸው ነቢ ሰለም ሲሞላቸው በእድሜ ማለት ነው የነቢይነት ምልክቶች መታየት ጀመሩ። በሂራ ዋሻ ውስጥ መገለል በጀመሩ በሶስተኛው ዓመት ረመዳን ወር ላይ ማለት ነው አላህ ስብሓነሁ ወተዓላ ለሰው ልጆች እዝነቱን ለመለገስ በመሻት በነብይነት ነብዩን ሰለላሁ ዐለይሂ ወሰለም አላቃቸው። ጅብሪል የቁርአን አንቀጾችን ይዞላቸው ወረደ። እንግዲህ ይህን የነቢዩ ሰለላሁ ዐለይሂ ወሰለም በሂራ ዋሻ ያደረጉትን ቆይታ ስንመለከት ይላሉ የታሪክ ደራሲያን ወይም አህሉል መጋዚ በደንብ ስንመረምረው ነቢ ስ ሰለም የመጀመሪያው ዋህይ ሲመጣላቸው ረመዳን ወር ነበር ይላሉ። ሀያ አንደኛ ሌሊት ላይ በፈረንጆች አቆጣጠር ይህ ቀን ኦገስት 10 610ኛው ይሆናል በኢሳ ልደት ማለት ነው። በዛን ጊዜ የነቢዩ ሰለላሁ ዐለይሂ ወሰለም እድሜ በጨረቃ አቆጣጠር አርባ ዓመት ከስድስት ወራትና ከአስራ ሁለት ቀናት ሲሆን በፀሐይ አቆጣጠር ደግሞ ዘጠኝ ዓመት ከሶስት ወር ከ12 ቀናት ነው ይላሉ። እነዚህ የታሪክ ደራሲዎች የነቢዩን ሰለላሁ ዐለይሂ ወሰለም እዛ ቦታ መመላለስ በሂራ ዋሻ ውስጥ ያደረጉትን ቆይታ መቼ እንደሆነ በማየት ይሄን ዕድሜያቸውን ሊያስቀምጡ ችለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ የሆኑበትንና ራእይ ለመጀመሪያ ጊዜ የተገለጸበትን ወር በተመለከተ የታሪክ ተመራማሪዎች ያኒ መካከል ሀሳብ ልዩነቶች ይንጸባረቃሉ። ብዙ ምሁራን በረቢ አልአወል ነው ይላሉ። ሌሎቹ ደግሞ በረመዳን መሆኑን ይናገራሉ። በረጀብ ወር ነው ያሉም አሉ። ይሄ ሁሉ ኪላፍ አለ በዑለማዎች መካከል ማለት ነው። አላኩል ያህልን እዚህ ጋር ግን መጀመሪያ ላይ የጠቀስነውን ቀን ተመርጦ ይወሰዳል። በአብዛኛው በዚህ ላይ ስለሚያደሉ ማለት ነው። እንግዲህ የነቢዩ ሰለላሁ ዐለይሂ ወሰለም ጭንቀት፣ ፍላጎት ሊያረካና ሊያሳካ የሚችል ሪሳላ ለነቢዩ ስ ሰለም መውረድ ጀመረ። በዚህ ቀን ወልነስተሚዕ ኢላ አኢሻ አኢሸተ አይሻ ምን እንደምትል እንስማት። የአቡበከር ስዲቅ لجي شو عائشة رضي الله عنها تروي لنا قصة هذه الواقعة التي كانت نقطة بداية النبوة وأخذت تفتح دياجير ظلمات الكفر والضلال حتى غيرت مجري الحياة وعدلت خطة التاريخ قالت عائشة رضي الله عنها أول ما بدأ به رسول الله صلى الله عليه وسلم من الوهي الرؤيا الصالحة في النوم نبي ሰለላሁ ዐለይሂ ወሰለም በመጀመሪያው ዋህይ የተገለጸላቸው እንቅልፍ ውስጥ እያሉ በሚያዩት ህልም ነው ብላለች አይሻ ረዲየላሁ አንሃ። ይሄ የክህደትና የጥመት ጨለማዎችን የገፈፈ የሕይወትን አቅጣጫ ደግሞ የቀየረ የታሪክን ሂደት ደግሞ የሚያስተካክል የሆነ የነቢይነት ጅማሬው እንዴት እንደሆነ አይሻ ስትናገር ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ዋይ የተገለጸላቸው እንቅልፍ ውስጥ በሚያዩት ህልም ነው ብላለች። አላህ ስብሓነ ወተዓላ በዚህ መልኩ ነበር ቀስ በቀስ የጀመረላቸው። ፈካነ ላ የራ ሩእያ ኢላ ጃአት ምስላ فلق الصبح ثم حبب إليه الخلاء وكان يخلو بغار حراء فيتحنث فيه وهو التعبد الليل ذوات العدد آه، قبل أن ينزع إليه إلى أهله ويتزود لذلك ثم يرجع إلى خديجة فيتزود لمثلها حتى جاءه الحق وهو في غار حراء النبي صلى الله عليه وسلم በመጀመሪያ ደረጃ በህልማቸው ነበር ይሄን እንቅስቃሴ ማየት የጀመሩት። በዚህ መሰረት ህልም ባዩ ቁጥር ትላለች አይሻ ያን እንደ ወጋገን አይነት ነገር ይሆናል አለች። ከዛም ከሰው ይገለላሉ ነቢ ስ ሰለም ይሄ ነገር ወደ እሳቸው ተወደደ። መገለልን መውደድ ጀመሩ። ሂራ ዋሻ ውስጥ ብቻቸውን እየሄዱ ይቀመጡ ነበር። ወደ ቤተሰቦቻቸው ከመመለሳቸው በፊት እዛ አካባቢ ላይ ብዙ ቀናቶችን ያሳልፉ ነበር በአምልኮ ስንቅ ይዘው ይሄዳሉ ስንቃቸውን ሲጨርሱ ወደ ኸዲጃ ተመልሰው ሌላ ስንቅ ይዘው አሁንም ወደዛው ይሄዳሉ ትላለች በመጨረሻም እዛው ሂራ ዋሻ ውስጥ ታዲያ እያሉ ይሄ እውነታው ተገለጸላቸው ፈጃአሁል ልመሊኩ فقال اقرأ قال ما أنا بقارئ قال فأخذني فغطني حتى بلغ مني الجهد በዚህ ሁኔታ እያሉ ሂራ ዋሻ ውስጥ ማለት ነው ጅብሪል መልእክቱን ወይም ዋህይ ይዞ መጣላቸው። የመጀመሪያ ሲመጣ ምንድን ነው ያላቸው? አንብብ እቅራ፣ እኔ የማነባ አይደለሁም ይላሉ። ነቢ ስ ስለም ራሳቸው ሲገልጹ ትላለች ያዘኝና እስኪደክም ድረስ ጨመቀኝ ይላሉ። ከዛም ለቀቀኝ። ከዛም አሁንም አንብብ አለኝ። የማነባ አይደለሁም አልኩት። ሁለተኛ ጊዜ አሁንም ፈአኸዘኒ ያኒ ያዘኝና ጭምቅ አደረገኝ ይላሉ። ፈቃለ እቅራ ቅራ አለኝ። ቁልቱ ማ አነ ቢቃሪ አሁንም ይዞ እንደዛው አደረገኝ ይላሉ። ثم أرسلني فقال اقرأ فقلت ما أنا بقارئ فأخذني فغطني الثالثة ثم أرسلني فقال اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم سورة العلق የመጀመሪያዎቹ አንቀጾች ተብለው የሚጠሩ ናቸው እነዚህ ያዘኝና እስኪደክመኝ ድረስ ይለቀኛል አሉ ከዛ በኋላም ቅራ ይለኛል ሶስት ጊዜ ይሄን ያደርጋቸዋል ጅብሪል ነቢ ስለ ዐለይሂ ሰለም እኔ የማነብ አይደለሁም። ለምን? ነቢዩ ኡምይ ነበሩ። የማያነቡ የማይጽፉ ነቢይ ነበሩ። ነቢዩ ኡምይ ይባላሉ። ኡምይ ማለት የማያነብና የማይጽፍ ነቢይ ማለት ነው። የማያነብና የማይጽፍ ሰው ኡምይ ይባላል። ለዚህ ነው ነቢዩል ኡምይ ማለታቸው የማያነበውና የማይጽፈው ነቢይ። ይሄም ማን ነው? ነቢዩ ሰለላሁ ሰለም ናቸው። ሌሎች ነቢያቶች ይጽፉ ያነቡ ነበራል። እነ ሙሳ ያነቡ ነበር። እነ ኢሳ ይሄ ባህሪ ነበራቸው። ለዚህ ነው ነቢ ስ ሰለም እኔ ማንበብ አልችልም፣ እንዴት አድርጌ ነው ማነበው ይሉ ነበረ። ጅብሪል በተደጋጋሚ ይህን እርምጃ ወሰደባቸው። እሳቸው ቢያደርጋቸው ምንም ማድረግ አይችሉም፣ ምክንያቱም ማንበብ ስለማይችሉ በስተ መጨረሻ ይህን አንቀጽ ቀራልኝ አሉ። اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم አንብብ በዛ ሁሉንም ነገር በፈጠረው ጌታ ስም ሰውን ከረጋደም በፈጠረው ጌታ ስም አንብብ ጌታ በጣም ቸር ነው ያ በብዕር ያስተማረ የሰውን ልጅ ያላወቀውን ያሳወቀ የሚለው የሱረቱል አለቅ ከአንድ እስከ አምስት ያለው አንቀጽ አነበበላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ይሄ አንቀጽ ከተነበበ በኋላ በከፍተኛ ድንጋጤ ውስጥ ነበር የገቡት። ፈረጃ ቢሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የርጅፍ ፉአደሁ ፈደኸለ ዐላ ኸዲጃ ብንት ኹወይሊድ ፈቃል ዘምሉኒ ዘምሉኒ በከፍተኛ ድንጋጤ ነቢ ስ ሰለም ወደ ቤት ተመለሱ። ምንድን ነው ያዘነገጣቸው አንደኛ ወህይ ነው። ከአላህ ስብሓነ ወተዓላ የሆነ ሪሳላ መጣባቸው። ይህን የአላህን መልእክት መሸከም በራሱ ያኒ ቀላል ነገር አይደለም። ሰማይና ምድር እምቢ ያሉት ነገር ነው። ሌላው ጅብሪል ያኒ መላይካ ነው፣ ትልቅ መላይካ ነው ጅብሪል ግዙፍ መላኢካ ነው። በጣም ግዙፍ ፍጡር ነው። እሱ ጉልበተኛ ነው። ያኔ ነቢ ሰለላሁ ዐለይሂ ወሰለም በዚህ መልኩ ያላዩትን ነገር ነው ያሳያቸው። ይዞ በጣም እስኪደክም ድረስ እንደዛ አድርጎ ቅራ እያለ ነቢ ሰለም ታግሏቸዋል ማለት ነው። በዚህ ሁኔታ የተናገሩት ረሱል ሰለላሁ ዐለይሂ ወሰለም ወደ ቤታቸው ገስግሰው ተመለሱ። ኸዲጃን ዘምሉኒ ዘምሉኒ አሉ። ቶሎ ብለው ወደ ቤት ሄደው ዘምሉኒ አሉ። ያኒ ደንግጧል። ዘምሉኒ ማለት አልብሱኝ ማለት ነው። አልብሱኝ ደራርቡልኝ እንደማለት ነው። ከዚህ በኋላ ከድጃ አለበሷቸው። ፈዘመሉሁ ሀታ ዛሀበ አንሁ ራው ይህ ፍርሃት ድንጋጤው ከነቢዩ ስ ስለም እስኪለቃቸው ድረስ አለበሷቸው። فقال لخديجة آه، يعني آه، خديجة فقالت خديجة خديجة بلالج للنبي صلى الله عليه وسلم آه، يعني فقال خديجة مالي فأخبرها الخبر لقد جاء يدرسون يدرسባቸውን የሆኑትን ነገር ነገሯት ለቀድ ኸሺቱ አላ ነፍሲ አሉ ነቢ ስ ሰለም ለህይወቴ ፈርቻለሁ አሉ بزين جزي نبر قالت خديجة كلا عليك لا أتفرى عليك والله بالله هون بني عليك ما يخذيك الله أبدا الله سبحانه وتعالى فسمو أنتني ميقودا كفو نغر قسو أين كايم عليك لمن إنك لتصل الرحم وتحمل الكل وتكسب المعدوم وتقرئ الضيف ወቱዒኑ አላ ነዋኢብ ልሐቅ በማለት እነዚህን ምርጥ የነቢዩን ሰለላሁ ዐለይሂ ወሰለም አኽላቆች ደረደረችላቸው። በመጀመሪያ ደረጃ ነገሯት። መጣ ጅብሪል ያዘኝ፣ እንደዚህ ያደረገኝ፣ ቅራ አለኝ፣ ቀራው፣ ሕይወቴን ፈራሁኝ አሉ ነቢ ስ ሰለም። በፍጹም በፍጹም ልትሰጋ አይገባም፣ ወላሂ በማለት ማለት ነው። በመሐላ ነው የተናገረችው። አላህ ስብሓነሁ ወተዓላ ለመጥፎ ነገር አሳልፎ እንደማይሰጣቸው ጠቀሰቻቸው። ለዚህም ስትጠቅስ የነበረው ምክንያት ምንድን ነው? አንተ ዝምድናን የምትቀጥል ሰው ነህ፣ ደካሞችን የምትረዳ ነህ፣ የሌለውን ሰው የምታስታውስ ነው። ያኔ የተራበን የምታበላ፣ የጠማን የምታጠጣ፣ ደካሞችን የምትረዳ፣ የተበደለ ጎን ቆመ በደሉን የምትመልስ ሰው ነህ። እንደዚህ አይነቶቹ ሰዎችን አላህ ስብሓነሁ ወተዓላ ፈጽሞ አይጎዳቸውም፣ ፈጽሞ ለክፉ አይሰጣቸውም በማለት በመሐላ ነበር አረጋግጣ ኸዲጃ ረዲየላሁ አንሃ የተናገረቸው። ፈንጠለቀት ብሂ ኸዲጃ ሐታ አተት ብሂ ወረቀተ ብኑ ነውፈል። በዚህ ብቻ አላበቃችም። ኸዲጃ ነቢዩን ሰለላሁ ዐለይሂ ወሰለም ይዛ ወረቃ ብኑ ነውፈል የሚባለው ሰው ብኑ አሰድ ብን አብዱል ዑዛ ابن عم خديجة يعني يا خديجة يا قتلج وده هنا سو مالنا وصلت شاتشو وكان يعني يهسو من نبرة كريستان نبرة بجاهلية وزمن وكان يكتب الكتاب العبراني በኤብራኒ ክታቦችን የሚጽፍና የሚያነብ ሰው نبرة ሰው ነው ከመጽሐፍ ቅዱስ ከእንጂል ይጽፍ ነበር نبرة الله شالت ነው ወካነ ሼክን ከቢራ ትልቅ ሰው ነበር በዕድሜ አይኑም ጠፍቷል። ከድጃ ይዛ ሄደችና ያ እብን አሚ ኤስማዕ ምን እብን አኺክ ከወንድም ልጅ እስኪ ምን እንደሚል ስማ ያጎቴ ልጅ ወይ ብላ ለወረቃ ብኑ ነውፈል የነቢዩን ቂሳ እንዲሰሙ ጋበዘቻቸው። ፈቃል ለሁ ወረቃ ያ እብን አኺ የወንድም ልጅ ወይ ማዛ ተራ ምንድን ነው ተናገር አላቸው። فأخبره رسول الله صلى الله عليه وسلم نبي يوم صلى الله عليه وسلم يهونه النقر نقرت غارو هيرالا يهونه تاريخ بمولو قصص الله شمانو ورق أبلو على بتام بقداو تقربوال هذا الناموس على الذي نزله الله على موسى يا ليتني فيها جذع ليتني أكون حيا إذ يخرجوك قومك فقال رسول الله صلى الله عليه وسلم أو مخرجيهم قال نعم لم يأتي رجل قط بمثل ما جئت به إلا أوريا من نبر ورقة يالو بكتتا نبي صلى الله عليه وسلم تاركون سنقروت إهما لموسى يتسد أو ملئك تنوالاتو لموسى يتنقر تنبيتنا يعني يمت قال يتبالو نبي أنتنا بقى يملون نقرنا يا بسراتشو ወዲያውኑ ቂሳውን ብዙውን የነቢዩን ጉዳይም ሳይናገር ወደ ራሱ ነበር የተመለሰው። ለይተኒ አኩኑ ሐየን ያኒ እኔም እንደ ሐይ ብሆን ኖሮ በህይወት በኖርኩኝ ምን ሲያደርጉ እዝ ዩኽሪጁ ከቀውሙከ ህዝቦች ከመካ ከሀገሬ ሲያባረሩ ወይኔ እኔ በህይወት የምኖር ቢሆን ኖሮ ከጎኒ በቆምኩና ባገዝኩ ነበረ ብሎ ሲናገር ነቢ ስ ሰለም በመሃል አዎ የሁም እኔ ያወጡኛል እኔ ከሀገር ብሎ በመሃል ተገበት በመገረም ጠየቁ። አዎ አለ አዎ አለ ወረቃ ብኑ ነውፈል። ለምን ለም የእቲ ረጅሉን ቀጡን ብምስሊ ማ ጅእተ ብሂ አንተ ይዘው የመጣውን ነገር ይዞ የመጣ ሰው ሁሉ ማለት ነው ይሄ በላ እንደዚያት ሙሲባ ይደርስበታል። ይሄ ሙሲባ ይደርስበታል። ያን ቀን አንተ እንደዛ ስትሆን ብደርስ በህይወት ካለው ካገኘሁ እረዳህ ነበረ። ከአንተ ጎን እቆማለሁ በማለት ቁጭቱን ገለጸ። ይህ ሰው ወረቃ እብኑ ነውፈል ብዙም ሳይቆይ ትውፍ ያኒ ሞተ። የነቢዩ ሰለላሁ ዐለይሂ ወሰለም ደርሶላቸው ሳያግዛቸው ወደ የተመኘውን ነገር ሳያረግ ማለት ነው አላህ ሱብሓነሁ ወተዓላ ወሰደው። ከዚህ በኋላ የጅብሪል መምጣትም ለተወሰኑ ጊዜያቶች ቆመ። እዚህ ታሪክ ላይ የምንማረው በርካታ ነገር አለ። አንደኛ የኸዲጃ ጥንካሬን ነው። ኸዲጃ ረዲየላሁ አንሃ ለነቢዩ ሰለላሁ ዐለይሂ ወሰለም ያሳየችውን ያኒ አንደኛ ስታበረታታቸው ነቢዩ የነበራቸው ጥሩ ስነ ምግባር ነበረ። እሳቸው በደለኛን ያግዙ ነበር። ደካሞችን የሚመግቡና የሚረዱ፣ እንግዳን የሚያከብሩ፣ ዝምድናን የሚቀጥሉ የዚህ አይነት ጥሩ ጥሩ ባህሪ ነበራቸው። ሼህ አጂብ በጃሂልያው ዘመን ውስጥ እንኳን ሆነው አረቦች እንደዚህ አይነት ጥሩ ነገሮች ይወዱ ነበር ማለት ነው። ይህን የሚያደርግ ሰው ደግሞ ጉዳት እንደማይደርስበትና ይሄ ሼው ረባኒ ከአላህ እንደሆነ አላህ የሚወድ ነገር መሆኑን የምታቅ ነው የምትመስለው። አላህ ፈጽሞ አይጎዳህም ብላ ስትናገር ምክንያት አደረገችው እነዚህን ነገሮች ነው። አንተ እንዲህ እንዲህ አይነት ሰው ነህና ለጉዳት ያደረገ በለዚህም እንዲህም ብላም ደግሞ አልተወችም። ወደ ተሻለ ሰው ወስዳ ደግሞ ይሄ ጉዳይ እስኪ ምንድን ነው ብላ ወረቃ ብር ነው ፈልጋ መውሰዷም ብልህነቷን የሚያሳይ ነው። ለጉዳዩም ከፍተኛ የሆነ ጭንቀት እንደተሰማት የሚጠቅም ነገር ነው ይሄ ነገር ማለት ነው። ከዛም የወረቃ ብር ነውፈል የተናገረው ነገር ደግሞ ቁርአን ውስጥ የምናውቀውን የተነገረን ነገር የሚያስታውስ ነው። ነቢዩ ስ ስለም እንደሚላኩ ነቢይ ሆነው እንደሚላኩ በሙሴም በኢሳም መጽሐፍቶች ተጠቅሰዋል። ምንም እንኳን እነሱ ደብቀው ይህን ታሪክ ቢደብቁም የሚያውቁም አሉ፣ still የሚያውቁም አሉ። ሌሎቹ ደግሞ ሌላውን ያሉትን አንቀጾች ለሌላ አካል በማድረግ ሐቅን ለመደበቅ የሚጥሩ ሰዎችም አሉ እና ከዛሬው ደርስ ማለት ነው በርካታ ነገሮችን ቁም ነገሮችን እንማራለን። የመጀመሪያ በረሱል ላይ የወረደው አንቀጽ ሱረቱል አለቅ ከአንድ እስከ አምስት መሆኑን ነቢ ስ ሰለም ጋሮ ሂራ ላይ መጀመሪያ ጅብሪል መጥቶ እንዴት ዋህይ እንዳስተላለፍላቸው ኢባዳ የተረሳ ኢባዳ የሚባለው ኢባዳቱ ተፍኪር የማስተንተን ኢባዳ ነቢ ስ ሰለም ያደርጉ እንደነበረና እነዚህን እና በርካቶች ሌሎች ነጥቦችንም ያየንበት ነው። በሌሎች ትምህርቶች እስክንገናኝ وبالله التوفيق والسلام عليكم ورحمة الله وبركاته